ወለዚነ አመኑ ወአምሉ ሳሊሃት። ይሄ የቁርአን ህግና ደንብ ነው። ይሄ የቁርአን ተርቲብ ነው። ቁርአን ሁለት ክንፍ ነው የሚናገረው። በተገላብጦሹ ያለውንም ይናገራል። ቁርአን ያልተቀበሉ ሀቅን ያልተቀበሉ ለምን ዓላማ እንደተፈጠሩ ያላወቁ ስለሚንዘላዘሉ ሰዎች ከተናገረ በዚህ ተገላብጦሽ ያሉትንም ይናገራል። والذين آمنوا وعملوا الصالحات سندخلهم جنات تجري من تحت الأنهار خالدين فيها أبدا الله سبحانه وتعالى جن قدم بمنزر يعني تغلا بتوش إيمان زو بملكام سر يتعجب يعني بتكبار يمتقبروا بتكبار يمترقموا መቀመጫቸው ጀነት ነው። ለዛም ገብቶ መውጣት ሳይሆን ወቅታዊና ጊዜያዊ ሳይሆን ካሊዲነ ፊሃ አበዳ ዘውታሪዎች፣ ዝውውር የሌለ ሽፍት የማይደረግ ወአደላሂ ሐቃ ቅድም የዒድሁም ወዩመኒህም ወማ የዒድሁም ሸይጣኑ ኢላ ጉሩራ ብሎ ነበር። ምኞት በምኞት ተስፋ በተስፋ ያደርጋቸዋል። ሸይጣን የሚደልላቸውን ሰዎች፣ የሚያጠፋቸውን ሰዎች፣ የሚያጭበረብራቸውን ሰዎች ግን ወማ የኢድሁም ሸይጣኑ ኢላ ጉሩራ ብሎ ነበር። ምኑንም አይነት ተስፋ ይግባ ሸይጣን ለሰው ልጅ ቀልብ ላይ ገብቶ ሲወሰውስ ግን ውሸት ነዋል። የምትጨብጠው ነገር የለም ባዶ ነዋል። ኪሳራውን ውሎ ሳያድር ያየዋል ውሸት መሆኑን እንደዛ አይነቱ አይደለም። አዕማል አንሳሪ ሰርተው አላህ የፈለገና የፈቀደውን ነገር ሰርተው በተግባር ደግሞ ተግብሮ ያሳዩ፣ በተግባር ትርጉሞ ያሳዩ ሙእሚኖች ጀነትን ዘላለም ኖረው ዘውታሪዎች መሆናቸው وعد الله حقا ይሄ አይነቱ ቃል መግባት ከጌታ አላሁ ሱብሓነሁ ወተዓላ ሐቅና ሐቅ ነው። original የሆነ ቃል ነው ማለት ነው። እንዴት እንዴት ላይሆን ومن أصدق من الله قيلا ይሄ استفهام لا أحد أصدق قولا من الله ማለት ነው። ማንም እውነት ተናጋሪ ብሎ ነገር የለም። እውነትና original ትክክለኛ ቃል ተብሎ የሚባል ማንስ አለ ከአላህ በላይ ከአላህ ሌላ ማለት ነው። من يعمل سوءا يجز አላሁ ስብሓነ ወተዓላ አጃይብ ተናገረ። ሸይጣን ሰዎችን ሊያጠፋና ሊያንሸራትት ቅድም እንዳልነው እንደዳሰስ ነው ብዙ ነገሮች ውስጥ ይከታቸዋል ብሏል። የሌለ ምኞት ውስጥ ይከታቸዋል ብሏል። ውጤታማ ትሆናለህ ይላል። እሱ በሰጠ ምኞት እሱ በሰጠ ተስፋ የሚሆን ነገር የለም ማለት ነው። ምክንያቱም ለይሰ ቢአማንይኩም ወላ አማንይ አህለል ኪታብ ልክ ነኝ አህለል ኪታቦች ምን ይላሉ? ናህኑ አብናኡላሂ ወአሂባሁ ይላሉ። ምኞት እኔ እንዲህ ነኝ በማለት አይደለም። ስም ለራሴ አውጥተ የሚሆን ነገር የለም። እሳትን ጀሃነምም ማንም ሊገባ አይችልም የሁዳ የሆነ ሰው ብሎ ይላሉ። ሌላም ሌላ ነገር እናንተ በተመኛችሁትም አህለል ኪታብ በተመኘውም የሚሆን ነገር እኮ የሚፈጸም ነገር የለም አለ ጌታ አላሁ ስብሐነ ወተዓላ። ምክንያቱም መን ያዕመል ሱአን መጥፎ ነገር ሰራ፣ አላህ ማይወደውን፣ አላህ ማይፈልገውን፣ ማይፈቅደውን ዩጅዘ ይከፈለዋል ሚንዳው ዋጋውን ያገኛል። ወላ ይጅድ ለሁ ሚን ዱኒላሂ ወልየን ወላ ነሲራ ለተሰራው ወንጀልና ለተሰራው ስተት ጥፋት አላህ በሚቀጣህ ጊዜ ጠባቂ ኑስራ የሚሰጥ ከለላ የሚሰጥ አታገኝም አለ አላሁ ሱብሓነሁ ወተዓላ። ወመን ያዕመል ሚነ ሳሊሃት ሚን ዘከሪን አው ኡንሳ ወሁወ ሙእሚን በተገላብጦሹ ደግሞ ኸይር ስራን የሰራ በምኞት የሚሆን ነገር የለም፣ መስራት ግድ ነው። አህሲኑ ዘነኩም ቢላህ ብሎ አንዳንድ ሰዎች አላህን በጥሩ ማሰብ ነው ያለ ተግባር ያለ ስራ ሊሆን አይችልም። ስለዚህ ወንድም ሆነ ሴት ብሔር፣ ሌላ ምንም እዚህ ጋር የሚጠራ ነገር የለም። አረብ ሆነ ይሁዳ ሆነ ነሳራ ሆነ ላ ቢሸርጥ صالح የሆኑ አዕማል መልካም ስራ መስራት ሴትም ሆነ ወንድ በጾታ ሳይለይ ለዛ ለመልካም ስራ ወሆ ሙእሚን ኢማን መኖር የግድ ነው። የዛን ጊዜ ፈኡላኢከ የድኹሉነ አልጀና ወላ ዩዝለሙነ ነቂራ ጀነትን በሚገቡበት ጊዜ በሰሩት አይነት ሲከፈላቸው በተምር ጀርባ የምትፋቅ አንድ ስስ የሆነች ነገር አለች። نكير تبالالج استوانين بيوني إما يبدل, إما يبدل جيتا الله سبحانه وتعالى سيبدلوا يسروا السراء يمن الدال يكفل عجوال يلال ومن أحسن دينا ممن أسلم وجهه لله إهم ما نمي لما لفنه لا الله سبحانه وتعالى تأزازاته راسون ستو راسون أسركبو تازاج هنا وهو موسين ملكام سراب مسرات مطيء لله هنا ሙጅተኒቡን ሊነዋሂህ ሆኖ ቀጥ ያለ ሰው ከሱ የተሻለ ማን መልካም ሰሪ ተብሎ የሚባል አለ? ወተባአ ሚለተ ኢብራሂም ሐኒፋ የነቢዩላ ኢብራሂምን መንገድ ዲነል እስላምን ትክክለኛና ቀጥ ያለውን ይዞ ተከትሎ ከተጓዘ ማን ከዚህ የበለጠ መልካም ሰሪ ተብሎ አላህ ጋር የሚባል አለ? ወተኸዘ ላሁ ኢብራሂመ ኸሊላ አላህ ስብሓን ተዓላ አንቢያዎች ሁሉም የራሳቸው ማዕረግ አላቸው። ሁላቸውም የራሳቸው የራሳቸው ማዕረግ ማዕረግ ማዕረግ አላቸው። ነቢዩላህ ኢብራሂም ግን ኸሊሉላህ ይባላል። አላህ የሚጎለው ነገር ኖሮ ከነቢዩላህ ኢብራሂም ሁላን ፈለገ ማለት አይደለም። ወዳጅነትን ፈለገ፣ ናፍቆት፣ ፍቅር ያዘው ማለት አይደለም። ነቢዩላህ ኢብራሂም የታዘዙትን ነገር ሁሉ በአግባቡ ከመፈጸምም በላይ ለአላህ ስሉ ለዋህዳንየቱ አላማ ስኬታማነት የሰው ልጅ የማይሸከመው ሰቆቃ ሁሉ ተሸክሟል። ይህም ማዕረግ በዚህ የተነሳ አግኝቷል። ወተከዘ ላሁ ኢብራሂመ ኸሊላ ወሊላሂ ማ ፊ ሰማዋት ወማ ፊል አርድ አላህ ሀብቱ በመጠን በአይነት በክብደት የሚለካ አይደለም። በሰማያት ውስጥ በምድሮች ውስጥ ያሉ ነገሮች ሁሉ አላህ ናቸው። ጀሚዑ ማፊል ካኢናት ማለት ነው። ሙልኩሁ ወአቢዱሁ ወኸልቁሁ ማለት ነው። ለአላህ ኸልቅ ያሉ ወደደም ጠላ ባሪያው ያልሆነ ሲፈልግ ይሰባብረዋል፣ ይገለዋል፣ ያነሰዋል፣ ያስታምመዋል፣ ድሎት በድሎት ያደርጋል። ችግር በችግር ያደርገዋል። እንደፈለገ ላይ ሱአለ ማ ለምን እንዲያረክ ማንስ ሊጠይቀው? ወካን አላሁ ቢኩል ሸይ ሙሒጣ ከአላህ የሚያመልጥ አንድም ነገር የለም። ሁሉም ነገር በአላሁ ስብሐ ወተዓላ እውቀት ውስጥ ተከባ ነው ያለችው። እያንዳንዱ የሰው ልጅ የሚሰራ መልካም ሰራ፣ መጥፎም ሰራ። እንግዲህ ይህን ያልካለ ካለ በኋላ ወደ ሌላ ታሪክ قبا بمكتلو آية ويستفتونك في النساء على الله سبحانه وتعالى يا محمد سويتش سلسيتوش تيقوا الفتوى بلو إلى لا يفتيكم فيهن وما يطلع عليكم في الكتاب سيتوش بولت أينة الزيقة الله سبحانه وتعالى نبيون قرآن بمن نبب ملكو የሴቶች የውርስ ጉዳይ ዘኢፍ የሆኑ ህፃናቶችም አባት ወላጅን ያጡ የውርሳቸው ጉዳይ እንዴት እንደሚከናወን ይነግራችኋል ቁርአን ላይ በሚነበበው ይላል አላህ ሱብሓነሁ ወተዓላ። በባህላቸውና በባህሪያቸው በአያማል ጃልያ ጊዜ የነበሩ ሰዎች ውርስ ከወላጅ አባት ውርስን የሚያገኙት አካለ መጠን የደረሱና አቅላቸውን ያወቁ ሰዎች ብቻ ናቸው። ህፃናትና ሴቶች አያገኙም፣ ድርሻ የላቸው። ምክንያቱም ምን የሚል አባባል አላቸው? እንደ አባባል በራሳቸው ከይፈ ኑዕጢል ማለ መላ የርከቡ ፈረሰን ወላ ያህሚሉ ሲላሃ ይላሉ። ወጥቶ ከጠላት ጋር ጠላትን ለመመከት ሰይፍ ይዞ የመመከት አቅም ለሌለው ህፃን ፈረስ ላይ ሆኖ ጋልቦ ጂሃድና ውጊያን መሳተፍ ላልቻለው ትርጉሙ አሽሙሩ ሴቶችና ህፃናቶችን ነው። ይህንን ማድረግ አትችሉም ነው አላሁ ስብሓነ ወተዓላ እያለ ያለው። የታማን ንሳ የሆኑት አላቲ ላ ትኡቱነሁነ ማ ኩቲበ ለሁን ወተርገቡነ አን አሉ። ሁለተኛው አንዱ የውርስ ጉዳይ ነው። ሁለተኛው አባት የሞተባት ሴት ልጅ ኃላፊነቷን ተሸክሞ ከአባቷ የተረከበውን ንብረት አባትሽ ሲሞት ትቶልሽ የሞተ ንብረት ነው ብሎ ሊያስረክብ ያሳድጋታል። ደረሰች፣ ሁለት ነገር ያያል። አንደኛ በቁንጅናዋ የተነሳ ሊያግባት ይፈልጋል። አንድ ሁለተኛው አባቷ ትቶላት የሞተው የውርስ ገንዘብ እኔ ካላገባዋት ሌላ ሞቶ ያገባትና ያን ገንዘብም ጭምር ይዞ ይሄዳል ይሉና ያገባታል። ወልይ ሆኖ ኃላፊ ሆኖ እችን የቲም የሚያሳድግ እሱ ስለሆነ እንዴት፣ ለምን፣ በምን መልኩ የሚለው የለም። መልኳ ዝቅ ካለ በቂ ሀብትና ውርስም ከሌላት ማንም እንዲያገባት ይለቃል። ይሄን ይቃወማል አላሁ ስብሓነሁ ተዓላ። ስለዚህ እዚህ ጋር ሲያብራራ ምን አለ? የሚገባትን ኒካህ ማህሯን ሰዳቋን የምትከፍሉበት በአግባቡና አግባቡን ጠብቃችሁ ሌላ ሴት ለማግባት ስትፈልጉ የምታደርጉትን አይነት process አሟልታችሁ ከሆነ ፍላጎቷና ፈቃደኝነቷም ታይቶ ከሆነ ነው መሆን ያለበት። ሙስተضዓፍ የሆኑ ደካማ ልጆችንም ህፃናቶችንም ጭምር ምን አልውልዳን ወአን ተቆሙ ሌታማ ቢልቅስት አባት ላጡ የቲሞችም አሰራራችሁ ሁሉ ፍትሃዊነትን ጠብቆ የምትሰሩ ከሆናችሁ ብቻ ነው ሴቷንም ማግባት የምትችሉት የምትሰሩት ሁሉ ይሄ መሆን አለበት አለ። ወማ ተፈአሉ ምን ኸይሪን ፈኢነላህ ካነ ብሂ አሊማ። አላህ ባዘዘው መልኩ ፍትሐዊነቱን ጠብቃችሁ ለምትሰሩት መልካም ስራ አላህ የማያውቀው ምንም ነገር የለምና ይላል። ከዚህ ወጣና ወደ ሌላ ምክር አዘል ወደ ሆነው ርዕስ ገባ።